قُلْ إِنَّ العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم وقال ابن القيم رحمه الله تعالى فمن ظن به أنه لا ينصر رسوله ولا يتم أمره ولا يؤيده ويؤيد حزبه ويعليهم ويظفرهم بأعدائه ويظهرهم عليه إلى آخر دنس ولز وقال ابن القيم ابن القيم الجوزي بلو ይላል فمن ظن يترتر ይላል እንግዲህ በአላህ ላይ ጥሩ ظن ሊኖረን ይገባል እያለን እየዳሰስን ያለ ነው አይደል እንዴ? በአላህ ላይ ጥሩ ዘን ሱኡ ዘን ሊኖረን አይገባም እያለን እየዳሰስን ያለ ነው። እብን አልቀይም ምን ይላል? ፈመን ظن እዚህ ላይ በደንብ አድርጋችሁ ተከታተሉ። ማለት ውስጡ ያለው መልእክት ትንሽ ማጤን የሚፈልግ ነው የሚለው ነገር ፈመን ظن የጠረጠረ ይላል ቢሂ በሱ አነሁ ላ የንሱሩ ረሱለሁ አላህ ስብሓነሁ ወተዓላ መልእክተኛውን አይረዳም ያለ بالعكس ማለት አላህ Subhanahu Wa Ta'ala ينصر رسوله ورسوله መልእክተኞችን ይረዳል ወላ የቲሙ አምረሁ የእሱን ጉዳይ አይሞላም ጉዳዩን አይሞላለትም ወላ ዩአይዱሁ አይረዳውም ወዩአይዱ ሒዝበሁ ወላ ዩአይዱ ወዩአይዱ ሒዝበሁ እንዲሁም ላ አጥፍ ነች፣ ዋዋ አጥፍ አይደለ? ዋዋ አጥፍ እንዲሁም የእሱን ህዝቦች አላህ አይረዳም። ምን አለ? ወላ ዩአይዱ ወላ ዩአይዱሁ አይረዳውም ويؤيد حزبه እንዲሁም በተጨማሪ የእሱን ህዝቦች አላህ አይረዳም ويعليهم እንዲሁም የበላይ አያደርገውም እሱንም ተከታዮቹ ወዩዝፊሩሁም እድለኛ አያደርጋቸውም بأعدائه በሱ ጠላቶች ላይ በጠላቶቹ ላይ ማለት ነው። ወዩዝሂሩሁም ዐለይሂም በእነሱ ላይም የበላይ አያደርጋቸውም ብሎ ያለ ይህንን የጠረጠረ ማለት ነው። ይሄውን በቀጥታም ይሁን በተዘዋዋሪ ቁርአንን ይጋጫል አይጋጭም? ይጋጫል። እንዴት ከተባለ አላህ Subhanahu Wa Ta'ala መልእክተኛውን ሰለላሁ ዐለይሂ ወሰለም ይረዳል፣ እንዲሁም የነብዩ ዐለይሂ ሰላም ተከታይ የሆነንም ይረዳል፣ የበላይ ያደርጋል። ግን ቢልዓክስ እሱ በተቃራኒ ተረተረ ማለት ወይም ጠረጠሩ ዋናው ላይ የንሱሩህ ዲነሁ የእሱን እምነት አይረዳም ወኪታበሁ ወአነሁ ዩዲሉ ሽርካ እንዲሁም ሽርክን ምን ያደርጋል? ይቀድሙሃ ማለት ነው። ዩዲሉ ማለት ባለፈው ምን ብለናል? ዩዲሉ ምን ይላል? ያስቀድመዋል፣ የበላይ ያደርገዋል። አሽርክ አለ ተውሂድ በተውሂድ ላይ ወልባጢለ ባጢልን ደግሞ አለል ሐቂ በሐቅ ላይ የበላይ ያደርገዋል። ኢዳለተ ሙስተቂራ የረጋ የሆነ የበላይነት የተረጋገጠ ሙስተቂራ ማለት የረጋ ስላችሁ የተረጋገጠ የበላይነትን የድመሕሉ መዓሃ ተውሒድ ተውሒድ በሚሞትበት መልኩ የጥዑፍ አረ የድመሕል በሚሞትበትና የበታች በሚሆንበት መልኩ ወልሐቁ ሐቅም እንዲሁ ኢድሚሕላለን በጣም ምን ያለ የደከመ የበታች የሆነ ላ የቁሙ ባዕደሁ አበደን መቼም ቀጥ ብሎ በማይቆምበት መልኩ ማለት ነው ይጠፋል ብሎ ያለ ሐቅ ሙሉ ለሙሉ ይጠፋል እንዴ? የለም። ነቢዩ አለይሂ ሰላት ወሰላም የፈለገ ሁሉም ማለት ነው ሁላ ጥመት ላይ ቢገባ ሙስሊሙ ህብረተሰብ ሁላ ጥመትን ቢሸምት እሱን ተከታይ ቢሆን ላ ተዛሉ ጣኢፈቱ ሚን ኡመቲ ظاهرين على الحق لا يضرهم من خذلهم ولا من خالفهم ብሏል። ቢጠፋ ቢጠፋ አንድ ቡድን አጠፋም ብሏል። ግልጽ ነው። ሐቅን ይዛ የምትጓዝ ማለት ግልጽ ነው። ሙሉ ለሙሉ ተውሂድ ጠፍቶ ሐቅ የበታች የሚሆንበት የለም እንደማይኖር ተናግሯል። እንደዛ ብሎ ግን የጠረጠረ ይሄ ወላሂ ልባችንን የሚያጽናና ሐዲስ ነው። ሙሉ ለሙሉ ሐቅ ምን አይልም አይጠፋም። አላህ ስብሐነሁ ወተዓላ ሐቅን ይዘን የምንጓዝ አላህ ያድርገን። ፈቀድ ይሄንን የጠረጠረ ፈቀድ በእርግጥ ظن بالله ظن السوء በአላህ ላይ መጥፎን ጥርጣሬ ቀጥሏል። ወነሰበሁ ኢላ ኺላፊ ማ የሊኩ ቢጀላሊህ ወነሰበሁ ይህን ጉዳይ ጥርጣሬውን ደግሞ አስጠግቷል። ኢላ ኺላፊ ወደሚቃረን ማ የሊቁ ቢጀላሊህ አላህ በታላቅነቱ ወደማይገባው ነገር አስጠግቷል። ወከማሊህ እንዲሁም በአላህ ምሉእነት ላይ የሚቃረንን ነገር አስጠግቷል። ወሲፋቲሂ በሱም ባህሪና ወንዑቲሂ በመገለጫው ላይ የማይገባውን ምን ብሏል? አስጠግቷል። ፈኢነ ሐምደሁ እሱም ፈኢነ ሐምደሁ አላህን ማመስገን ወዒዘትህ የበላይነቱ ወሕክመትህ ጥበቡ ወኢላሂየትህ አምላክ መሆኑ ተዕባ ዛሊክ ይህንን ምን ይላል አይቀበልም እምቢ የሚለው ጉዳይ አላህ አምላክ ሆኖ የበላይ ሆኖ ሙሉ ለሙሉ ሐቅ ሲደመሰስ ሲጠፋ አላህ ዝም ይላል ማለቱ የማይሆን ነገር ነው። ግን አላህ ሐቅን የሚያራምዱ ሰዎች ተውሂድን የያዙ ሰዎች ምን እንዲደርስባቸው ስቃይ እንዲደርስባቸው ሊያደርግ ይችላል። ግልጽ ነው። ለምንድን ነው ለምንድን ነው ሲነገር ፈተና አይደል እንዴ? መፈተን መቻል አለባቸው። ወርቅ ወርቅነቱ የሚታወቀው በምን በእሳት ተፈትኖ ተነጥሮ ሲመጣ ነው። ግልጽ ነኝ። እንደዛ ነው እንጂ ሙሉ ለሙሉ ሐቅ ላይ አይቆናጠጥም ማለት ነው ማ ባጠል ወተዕባ ይሄ እምቢ የሚለው ጉዳይ ነው አዩቢለ ህዝበሁ የእሱን ህዝቦች አላህ ማዋረዱ ወጁንደሁ የእሱን ወታደሮች وأن تكون النصرة المستقرة يترقاقت الدل بك ما ينك أنك يوندل والظفر انديوم من يبلع الناس والظفر الدائم لزل آلم الدلين الناس ሊአዕዳኢሂ ለሱ ጠላቶች መስጠቱ ማየው ነው አልሙሽሪኪና እነዛ በአላህ ላይ የሚያጋሩት አዎ ለነሱ ድል መስጠቱ ማየው ቢሂ አልዓዲሊነ ቢሂ ከምን የተዘነበሉ ከሐቅ ጎዳና የተዘነበሉ ግልጽ ነው አደውለቱል ሙተሂዳ የመሳሰሉት ግልጽ ነው አለ ደውለቱል ሙተሂዳ ማነች አሜሪካ፣ ሩሲያ እኒ እና አሜሪካ፣ ሩሲያ ሀያላን ተብለው በአሁን ሰዓት የሚሉት ለዘላለም እንዲህ ባጢልን እያራመዱ ተቆናጥጦ ይኖራሉ ማለት የማይሆን ነው። ግልጽ ነው። ተፈረካክሰው መውደቃቸው የማይቀር ነገር ነው። ለዘላለም አላህ የበላይነት ምን አይላቸው አይሰጣቸውም። ሁሌም ሄዶ ዝቅ ይላሉ። ፈመን ظن የተረተረ ቢሂ በሱ ዛሊክ ይህንን ፈማ ዐረፈሁ አላህን አላወቀም ወላ አረፈ አስማአሁ የአላህንም ስም አላወቀም ወላ አረፈ ሲፋተሁ የአላህን ባህሪም አልተረዳም ወከማለሁ የአላህን ሙሉእነትን ምን አላለም አልተረዳም ግልጽ ነው እንደዛማ አላህን በሐቂቃ ቢረዳ ኖሮ ስምና ባህሪዎቹን አላህን ቢረዳ ኖሮ እንደዚህ ሐቅ ላይ ባጢልን እንዲቆናጠጥ ያደርጓል የበላይነትን ይሰጧል ብሎ ምን አይነት ባላለ ነበር ባላመነ ነበር ወከዛሊከ እንደዚሁም መናንከረ ያስተባበለ አየኩነ ዛሊከ ቢቀዳኢሂ ሙስሊሞች ላይም ሙእሚኖች ላይም ምን የሚደርስባቸው ግፍ ስቃይ የተለያየ ፈተና በአላህ ውሳኔ ነው የሚለውን ያስተባበለ ፈማ አረፈሁ ወላ አረፈ ሩቡብየተሁ ግልጽ ነው اللهنا على وكم جيتنا سنا على وكم وملكه نكسنا على وكم وعظمته يا اللهن تلاك الناس ما على وكم وكذلك مكنياتني با الله الثاني تدرجنا ليميز الله الطيب من الخبيث أعلم الله من خبيث مطبوعنا ملكا موشنا الله سبحانه وتعالى لليبت يا درجو وكذلك من أنكر أن يكون እንዲሁም ያስተባበለ አየኩነ አየኩነ ቀዳው አየኩነ መሆንን ቀደረ ወሰነ ማቀደረው የወሰነውን ሚን ዳሊከ ከዚህ ወገይሪ ሌሎችም ሊሕክመትን ባሊጋ በውስጡ ትልቅ ጥበብ አለው የሚለውን ያስተባበለ ወጋየተ መሕሙዳ ድካ የደረሰ ምስጋና የሚገባው ነገር ነው። ሂክማ አለው የሚለውን የጠረጠረ ያስተባበለ የስተሒቁ አለይሃ አልሐምድ በእሱ ላይ እንደውም አላህ ላደረገው ነገር ምን ይገባል ምስጋና ይገባዋል የሚለውን ያስተባበለ ወظن እንደውም የጠረጠረ أن ذلك أنه ይህ إنما صدر عن مشيئة مجردة ተናጠል በቃ በተናጠል ፍላጎቱ አላህ ያደረገው እንጂ ሂክማ የለውም። ምንም በዚህ ላይ በመሸነፍ ሂክማ የለውም ያለ ወጋየትን መጥሉበትን እንዲሁም ድካ የደረሰ የሚፈለግ ነው ያ የሚለውን ነገር ያላረጋገጠ هي أحب إليه من فوتها وغاية مطلوبة ድካ የደረሰችዋ ፍላጎት هي أحب إليه ወደሱ የተወደደች ነች ሚን ፈውቲሃ ከምታመልጥ የሚለው ምን ማለት ነው? ድልን ወአለይኩም ሰላም ይህን ነበር እስካሁን ሚን ፈውቲሃ እሷ ምን ከማለት ከማግኘት ማለት ነው። ይህ ነገር ማምለጡ የመወጋየቱ መጥሉባ ድካ ያደረሰች እቺ ፍላጎት ሂያ አሐቡ ኢለይሂ እሱ ዘንድ ምን ያለች ነች የተወደደች ነች ሚን ፈውቲያ ከምታመልጥ ድሏ ማለት ግልጽ ነው። አይ እሱም ብናገኝ ይሻል ነበረ ይሄ ምንም ህክማ የለውም ብሎ ያለ ዋነ ቲልከል አስባቢል መክሩሃ እነዚህ እኮ የተጠሉ ሰበቦች ሰበብ ማለት ፈተና እነሱ ላይ መስፈኑ ድልም መነጠቃቸው እኝን የመሳሰሉ ነገር ለሁል ሙፍዲያ ኢለይሃ ለሁል ሙፍዲያ ለሱ ምን የሆነች ሙፍዲያ ማለት ማለት የምታደርስ የሆነች ኢለይሃ ወደሷ እሷ ይሄ የተጠላው ወደ ጥሩ ነገር ያደርሳል የሚለውን ነገር እማያም ለሁል ሙፍዲያ ሙፍዲያ ማለት ማለት ለሱ አድራሽ ነች። አሁን የሆነ ነገር እኛ ላይ ልክ በሉ እዚህ ጋር በደንብ ሳስረዳችሁ ምንድነው እሱ አንድ ፈተና ሲደርስብን እኛ ላይ ያ የደረሰብን ፈተና የምንጠላው ነገር ወዴት ያደርሳል? ሂክማ አለው አረ እንዴ ኸይር ነገር አለው ማለት ነው። ባህሩን ስናየው መጥፎ ነገርም ቢሆን አይደል? እንደው እነዚህ ሰዎች ምን አሉ? እቺ የደረሰችዋ የተጠላይ ሰበብ ለሁል ሙፍዲያ ኢለይሃ ኢለይሃ ላ ዩኽሪጁ ተቅዲሩሃ የእሷ እኮ መወሰን አይወጣም አኒል ሕክማ ከሂክማ አይወጣም ምን ማለት ነው ከሂክማ አይወጣም ማለት ምን ማለት ነው እስቲ ከሂክማ አይወጣም ሲባል ሂክማ አለው አይደል ከሂክማ አይወጣም ብለን ነው አይደል እኛ የምናስበው እነሱ ግን ምን አሉ ጠረጠሩ አይደል እንዴ ሂክማ የለውም አሉ ግልጽ ነው ሊኢፍዳኢሃ ኢላ ማ ዩሂቡ ሙእሚኖች የሚያምኑት ለምንድን ነው? ከሕክማ አይወጣም ያሉት ሊኢፍዳኢሃ እሷ ስለምታደርስ ነው። ኢላ ማ ዩሂቡ አላህ ወደሚወደው ነገር ዛሂሩን ብናየው መጥፎ ነገር ቢሆን እሱን ተቀብለን እሰየው ብለን ብንሄድ በውስጡ እንደውም ኸይር ነገር ሊያዝ ይችላል ማለት ምክንያቱም እኛ የምንጠላ ውስጥ ምን አለው ኸይር ነገር አለው። እኛ የምንወደው ነገር ውስጥ ደግሞ ምን ሊኖር ይችላል? መጥፎ ነገር ሊኖረው ይችላል። ወኢን ካነት መክሩሐተን ለሁ ለሰውየው ምንም ብትሆን ምን ብትሆን የተጠላች ብትሆንም ፈማ ቀደረሃ አዎ ሙእሚኖች የሚያምኑትን ነው ይሄንን ጠረጠሩ እነሱ ግን ሙእሚኖች ግን ፈማ ቀደረሃ አላህ የወሰነው ነገር ሱዳ ብለው ነው የሚያስቡት እነሱ ሱዳ ማለት ማለት እንዲሁ በቃ ሙህመል ችላ እንዲሁ በዘፈቀደ የሆነ ነገር ነው ሱዳ ማለም ማለት ነው። እንዲሁ በዘፈቀድ ዝም ብሎ የተገኘ ነው ይላሉ። ወላ አንሻአሃ አበሰን ሙእሚኖች ምን ይላሉ? ወላ አንሻአሃ አበሰን በምን በጫወታ አይደለ? ጫወታ ማለት ማለት ነው። ጨዋታ ነው አይደል? ቀልፌዝ ማለት ነው። አፈሐሲብቱም አነማ ኸለቅናኩም አበሳ ወአነኩም ኢለይና ላ ቱርጀዑን እንደሚለው ማለት ነው። ولا أنشأها አላህ እኮ አላስገኛትም አበሰን እንደው ዝም ብሎ ጫወታ ወላ ኸለቀሃ ባጢለን እንዱ በባጢል በከንቱ የፈጠራት አይደለም ብለው ነው ሙእሚኖች የሚያምኑትን እምነት እነሱ ምን አሉ ምን አሉ አስተባበሉ አስተባበሉ የሚለውን እየከተታችሁ እሺ ሰብስቡት ማውራው ላይ ወማ ቀደረ አላህ የወሰነው ነገር ፈማ ቀደረሃ አላህ ምን አላለም ፈማ የሚለው እንትን ነው ነፍይ ነች እሺ ከማቀደራ አላህ አልወሰንም ሱዳ ምን ብሎ ሰዳ ሱዳ ምን ማለት እንዲሁ አይደለ ዝም ብሎ በከንቱ ማለት ነው ወላ አንሻሃ አላስገኛትም አበሰን ለጨዋታ ወላ ኸለቀ አልፈጠረም ባጢለን እንዲሁ በውድቅ ማለት ነው በከንቱ አልፈጠራትም የሚለውን የሙእሚኖችን እምነት ምን ቢሉ ካስተባበሉ እንደሆነ እነሱ መጥፎ ጥርጣሬን በአላህ ላይ እየጠረጠሩ ነው። ምክንያቱም አላህ ስብሐነሁ ወተዓላ በተከበረው ቃሉ ወማ ኸለቅነ ሰማአ ወልአርض ወማ በይነሁማ ባጢላ አዎ አልፈጠርንም ሰማይን ምድርንም በመካከላቸውም ያለውን ባጢላ እንዲሁ በከንቱ አልፈጠርንም ይላል። ዛሊከ አዎ በከንቱ ዝም ብሎ የተፈጠረው ብሎ ያለ ዛሊከ በኑ ለዚነ ከፈሩ የነዛ ከሃዲያን ጥርጣሬ ነው። ፈወይሉን ሊለዚነ ከፈሩ ሚነን ናር ወየውላቸው ለነዛ ከሃዲያኖች ከምን ከእሳት ብሏል ማለት ነው። ወአክሰሩ ናስ አብዛኛው ሰዎች የظنون بالله غير الحق ظن السوء በአላህ ላይ መጥፎን ጥርጣሬ ይጠረጥራሉ ከሐቅ ውጭ የሆነን ፊማ የክተሱ ቢህም አዎ በተናጠል እነሱም በሚመለከት በራሳቸው ህይወት ላይ ማለት ነው ወፊማ የፍዓሉሁ ቢገይሪህም አላህ በሌላው ላይ በሚሰራው መጥፎ ጥርጣሬ ይጠረጥራሉ። ግልጽ በቃ አላህ እያየ አመ ሌላ ሀገር ያሉትን አማኞች ሙእሚኖች ወንድሞቻችን አላህ ሲሰቃዩ አላህ ይረዳቸዋል። እውነት አማኞች ከሆኑ የሚለውን እኛ የቂን ማለት አለብን አለ እኛ ላይም ፈተናው ቢመጣም እዚህ ሀገር ለምንኖርም ፈተና ላይ ካለን አላህ ይረዳናል፣ እውነት አማኞች ለሱ የምንዋደቅ ከሆነ ብለን ማመን ያለብን ይሄን ግን ጠረጠረ። ኧረ እነሱና መቼም መቼም እንደው አይረዳቸው ማለት በኢማን ላይ ጅብድ እያደረጉ እያየ ማለት ነው። ይህንን የሚጠረጥር ከራሱም አልፎ ወደ ሌላው ማለት ነው። ግልጽ ነው እንግዲህ የሰው ሁኔታ ሌላውንም የሚያስበው እንደራሱ ራሱ የሚሆን አለ አይደል እንዴ? ግልጽ ነው። ለራሱም መጥፎ ጥርጣሬ ነው የሚጠረጥረው ለሌላውም መጥፎ ጥርጣሬ። በአላህ ላይ እኮ የቂን ያለው ለሌላውም በቃ ይሄ አላህ ይረዷል የሚል ምክንያቱም ለራሱ ያላመነውን አንዳንድ ጊዜ እንዴት ነው በኺል የሆነ ሰው ሌላውን በኺል እንዲሆን ነው የሚፈልገው ስስታም ሰው ማለት ስለዛም ለራሱ አይሰጥም ሌላው ሲሰጥ ደግሞ ምን ይላል ይቃጠላል ይናደዳል እንዲህ አይነት ሰው አለ ብዙ አይነት ነው ያለው ወላ የስለም ሚን ዛሊከ ከዚህ ነፃ የሚሆን ነጃ የሚሆን የለም ማለት ወላ የስለም ሚን ዛሊከ ከዚህ نجا ميون يلم إلا من عرف الله اللهم من يعلم انجي ياوك انجي وعرف أسماءه يسنم سم ياوك انجي وصفاته بهر ينم وعرف مجيب حكمته يسوت باب الناس فردون مجيب مالك الناس فردون الناس جنيون حكمته يسوت باب وحمده ثم مسك مكنياتهم ثم تامسك تامسك لئن شكرتم لأزيدنكم لا ولئن كفرتم إن عذابي لشديد بلا حكمة دمو تبب الله الله سبحانه وتعالى قلت قلتنا خير فمن كنط من على تسفى قرته من رحمته كالله من اذنت وعيسى يتسانى من روحه كسو اذنت فقد ظنه ሩህ የሚለውን ረሕመት ረሕማ ማለት ነው። ግን እዚህ ጋር አማርኛውን ለመለየት ከፈለጋችሁ ፈመን ቀነጠ ተስፋ የቆረጠ ሚን ረሕመቲሂ ከአላህ እዝነት ወአይሰ የተሳለ ሚን ረውሒሂ ከአላህ ተስፋ ግልጽ ነው። ፈቀድ ظነ ጠርጥሯል ብሂ በሱ በአላህ ላይ ظነ ሰው መጥፎ ምን ጥርጣሬ በቃ እኛ የቂን ማለት አለብን። እርግጠኛ መሆን አለብን። በቃ በአላህ ላይ ያለንን እርግጠኛ እኔ ለአላህ ባሪያ ከሆንኩኝ እኮ እርዳታው ከኔ ጋር ነው፣ እገዛው ከኔ ጋር ነው። ኢነላህ መዐ ለዚነ ተቀው ወለዚነ ሁም ሙሕሲኑን አላህ ከነዚያ እሱን ከሚፈሩትና ከአሳማሪዎች ጋር ነው ብሏል። ይሄ የቂን ከኛ ጋር ሊኖር ይገባል። አሁን ግን እኔ እንጃ የኛ የቂን የት እኔ እንጃ። የአንድ ብር ዳቦ እንኳን አታበላ እንኳን ሌላው አይደለም። ግልጽ ነው። የሞተ የቂን መያዝ ነው ማለት ነው። ወመን ጀወዘ ሱብሃንአላህ ሱብሃንአላህ አላህ ሱብሃነሁ ወተዓላ እንደው በሱ የካዱትን ሰዎች እያበላ እያጠጣ እኛ በአላህ ላይ አምነን ሳያበላን ሳያጠጣን ይኖራል። እንደዚያ እንኳን የቂን የለን። ግልጽ ነው። እነሱ በአላህ እየካዱ እያጋሩ፣ አንተ አላህ ሳያበላ ሳያጠጣ ይኖራል። ግን ጭንቀታችን እሱ ነው ማለት ነው። ይሄ ሁላ የቂን ማጣት ነው። ግልጽ ነው። ወከይፍ እንዴት ለአላህ እየተዋደቀ ግን ያ ሁላ የቂን የለም። የሞተ ሽባ የሆነ የቂን መያዝ ነው ማለት ነው። ያ አላህ اللهم ايقظنا من رقدتنا ከተኛንበት አላህ ያንቃ ومن جوز عليه ومن جوز عليه أن يعذب أولياءه ومن جوز ሊሆን ይችላል ብሎ ያለ عليه أن يعذب አላህ ይቀጣል አውሊያአሁ የሱን ወዳጆች ይቀጣል ብሎ ያሰበም የጠረጠረም ማዕሳንህም ምን ከማድረጋቸው ጋር መልካም ከመስራታቸው ጋር ወኢኽላስህም ስራቸውን ለአላህ ከማጥራታቸው ጋር አላህ ይቀጣቸዋል ብሎ ያለ አላህ ይቀጣቸዋል ካለ ምን ማለቱ ነው? አላህ ዛሊም ነው አይደል? እነላህ ላ የظሊሙ ሚስቃለ ዘራ በተቃራኒ ነው ማለት ነው። ወዩሰዊ በይነሁም በመካከላቸው እኩል ነው የሚያደርገው ወበይነ አዕዳኢህ በጠላቶቹ መካከል ብሎ የጠረጠረ በቃ እኩል ነው። አላህ ያንንም ዟሊሙንም የሚያየው ጥሩ የሰራውን መጥፎ የሰራውን እኩል ነው የሚያየው ብሎ ያለ መጥፎ ጥርጣሬን ጠርጥሯል። ፈቀድ ظن به ظن ሰው ወመን ظن ሌላው የጠረጠረ እንግዲህ ወመን ዘነ እያለ እየተረተረው ነው ሁሉንም ማለት ነው። ግልጽ ነው። ሁሉንም እያመጣው ነው። ወመን ظن ምን ያለ የጠረጠረ አነሁ ነው እኮ የትሩኩ ኸልቀሁ ፍጡራንን ይተዋል አላህ ሱዳ ምን ብሎ ምን ብሎ በቃ ምን ብሎ ሙዓጠሊና ሙዓጠሊና ችላ የተራቆቱ ሆኖ ማለት ነው ሙዓጠሊና ማለት የተራቆቱ ሆኖ አኒል አምሪ ከትእዛዝ ወነህይ ከክልከላ በቃ አላህ ፈጥሮናል አላዘዘንም አልከለከልም በቃ መብላም መጠጣት ነው ብሎ ነው የሚያስበው ልክ እንደምን እንደ እንስሳ ገሰውኛ በቃ ከበላን ከጠጣን ምናምን የምን አምር ነው የምን ስገዱ የምን ዘክሩ የምን ጥሩ ነው እ ላ ዩርሲሉ ኢለይህም ሩሱለሁ አላህ መልእክተኛ ለእነሱ አይልክላቸው ወላ ዩነዚሉ ዐለይህም ኩቱበ አላህ ኪታብን አያወርድላቸውም በል የትሩኩም ሀመላ እንደውም ችላ ብሎ ነው የሚተዋቸው ከልአንዓም ልክ እንደምን እንደ እንስሳ ፈቀድ ظن به ظن ሰው ይሄንን የጠረጠረ መጥፎ ጥርጣሬ ነው። አላህ ኸለቀል ኸልቅ ወአርሰለ ኢለይሂም ሩሱል ወአንዘለ ለሁሙል ኪታብ ግልጽ ነው። ችላ ብሎ አል ምን አላለም አልቶም። አዎ በየጊዜው አላህ ሱብሓነሁ ወተዓላ ፍጥሯንን ከፈጠረ በኋላ መልእክተኞችን ይልክ ነበር። ቢዳየተን ሚን ኑህ አለይሂ ሰላም ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ወመን ظن የጠረጠረ አነሁ ለም የጅማ አቢደሁ ባሪያዎቹን አይሰበስብም ባዕደ መውቲህም ከሞቱ በኋላ ሊሰዋቢ ወልዕቃብ ለምንዳም ለቅጣትም አይሰበስባቸው የምን ከሞቱ በኋላ በቃ አፈር ነው አፈር ነው አንዳንዶች እንደሚሉት ማለት ነው ግልጽ ነው እንደሚያስቡት ምን አይነት አባባል አለ እስቲ ምን ብለው የሚሉት እስቲ ሸሪዓን የሚያሳለፍ ነገር ማለት ነው ግልጽ እ ምን የሚሉት ነገር አለ? እስቲ ከሞቱ በኋላ አንበሱ እኔ ከሞትኩ ሰጋዩ ቀን ያ አይደለም። ሌላ እስቲ እ ሌላ እስቲ የሚያመጣ የለም። ምን ነው ሞቼ አፈር ሆንኩኝ የሚልም አለ ሞቶ አፈር የሚሆን ብቻ ሆኖ ነው የሚያስበው። ሞቼ አፈር በሆንኩኝ ብሎ ይመኛል። እንዴ ምኑን አይተ ነው የምትሞኘው? እንደዚህ አይነት ንግግር የምትናገር እንዴ? ከሞትክ በኋላ ያለው እኮ ከባድ ህይወት ነው። አፈር በሆንኩኝ የሚሆን ነገር አይደለም። ግልጽ ነው። እዛ እንኳን የት ሱብሃንአላህ በእሳት ሲነዱ ሲቃጠሉ ላ ያ ለይተኒ ኩንቱ ቱራባ ብሎ ይመኛሉ። ጉድም ይሆኑበታል። ምዛ እንኳን ግልጽ ነኝ። እንኳን ገና የቀብርን ህይወት ሳትቀምስ ዝም ብለህ ልትሆን ማለት ነው። ስለዚህ ብዙ አይነት አባባሎች አሉ ይህንን የሚቃረኑ አላያህል የጠረጠረ አዎ ከሞቱ በኋላ ምንም ቅጣት የለም ብሎ ያለ ዩጃዲል ሙሕሲኒን መልካም ሰሪዎችን ይመነዳል ፊሃ ቢኢሕሳኒሂ በመልካም በሰሩት ይመነዳል መልካምን ወልሙሲኢ ቢኢሳአቲሂ መጥፎ የሰራን በመጥፎ ይመነደዋል ወዩበይን ሊኸልቂሂ ሐቂቀተን እኽተለፉ ፊህ ወዩበይን አላህ ግልጽ ያደርጋል የውመል ቂያማ ሊኸልቂሂ ለፍጡራኑ ሐቂቀተን እኽተለፉ ፊህ የተካለፉበትን ጉዳይ ሁላ የውመል ቂያማ ፍንትው አድርጎ ያሳያል ነው። ለምን የውመል ቂያማ ሁሉም ነገር በግልጽ ይታያል። ወበዳ ለሁም ሚነላሂ ማ ለም የኩኑ የሕተሲቡን እንዳለው የውመል ቂያማ ግልጽ በሚሆንላቸው ቀን ግልጽ ነው እንዲሆናል ብለው ያላሰቡት ማለት ነው። አዎ ወዩዝሂር ሊልዓለሚነ ለዓለማት ያሳያል ኩሊህም ለሁሉም ሲድቀሁ እውነተኛ አምላክ መሆኑን ወሲድቀ ረሱሊሂ መልእክተኛውም እውነተኛ የእሱ መልእክተኛ እንደሆኑ መቼ ያሳያል? የውመል ቂያማ ያሳያል ብሎ የጠረጠረ አዎ፣ የውመል ቂያማ አይነል ጀባሩን አይነል ሙተከቢሩን እያለ አላህ ይላል። አዎ፣ እዛኔ ሐቂቃ ይታያል። ወአነ አዳአሁ የእሱ ጠላቶች ካኑ ሁሙል ካዚቢን ውሸተኛ እነሱ ናቸው አዎ ያንን ያሳያል የውመል ቂያማ ሞቶ ተቀስቅሶ ምንዳ ይሰጣል ብሎ የሚለውን የጠረጠረ ፈቀደ ظن به ظن السوء መጥፎን ጥርጣሬ ምን ብሏል ጠርጥሯል ወመን ظن አዎ የጠረጠረ ደግሞ አንሁ يضيع عليه عمله الصالح የሰራውን ስራ አላህ ችላ ብሎ የሰራውን ጥሩ ስራ ችላ የሚልህ ብለህ በቃ ምንም አላህ እንደው የሰራሁትን ጥሩ ስራ ምንም ሂሳብ የለውም ምንዳ የለውም ብለ የጠረጠረ አለዚ አሚለሁ خالصا لوجهه الكريم ለሱ ፊት ብሎ የእሱን ፊት ለማየት የሱን ፊት ለመመልከት ብሎ የሰራ ሰው ስራውን አላህ ችላ ይለዋል፣ ምንም አይቀበለውም፣ እንደውም ቁብም አይሰጠውም ብሎ ያለ على امتثال أمره የእሱን ትእዛዝ በመፈጸም ويبطله እንደውም አላህ ምን ያደርገዋል ከንቱ ያደርገዋል። ቢላ ሰበብ ሚነል አብዲ ያለምንም ባሪያ ሰበብ ያለምንም ባሪያ ሰበብ እኛ በእኛ ሰበብ ስራችን ከንቱ ተቀባይነት ላይገኝለት ይችላል ነው አይደለም? አዎ ስራችን ተቀባይነት ላይኖረው ይችላል። ግን እኛ ሸርጡን አሟልተን ከሄድን አላህ ይቀበላል አይቀበለው? ይቀበላል። ይሄንን ብሎ ግን የጠረጠረ በቃ እኔ ምንም አላህ ላይቀበለኝ ይችላል እያንዳንዱ ወላሂ ትንሽ ከትንሿ ማለት ነው ሳንቲም አንስተን ስንሰጥ ለአላህ ብለን ከሰጠን አላህ ይቀበላል። ግልጽ ነው አለ አላህ ያንን እንደ ትልቅ ነገር አስቀምጦልን ያሞናድለናል ማለት ነው። ስለዚህ ይህንን የጠረጠረ አዋነሁ አነሁ ወይም ይቀጣዋል ወይም ዩዓቂበሁ ማለት ይቀጣዋል እንደሚቀጣው ያሰበ ቢማላ ላ ሱንዐ ለሁ ፊሂ በዛ ውስጥ እሱ ባልሰራው ወላ እክትያረ ለሁ ለሱ ምን በሌለው ፍላጎት ኑሮ ባልሰራው እኛ ይቀጣናልና አላህ እኛ ባልሰራ ነውና በዛ ላይ ፍላጎት በሌለን ነገር እ ፍላጎት ልንሰራው ፍላጎት የለም። በህልሙ ሰውየው ሰው ገሏል። ፍላጎት አለው የተኛ በህልሙ እ ሰው ገሎ ሊሆን ይችላል። ግልጽ ነው። ወይም አጠገቡ የተኛን ሰው ያለምንም ፍላጎት ምን ብሏል? በእንቅልፍ ልቡ ምን ብሏል? ደብድቧል። እክትያር አለው የለም። ወይም ደግሞ ሌላው ምን አስገደደና በግዴታ መጥፎን ነገር እንድትሰራ አደረገ። አንተ አላህ ዘንድ አትጠየቅም። ነቢዩም ብለዋል አይደል? እንዲሁም ቁርአን ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን ብሏል አላህ ሱብሓነሁ ወተዓላ ማለት ነቢዩ አለይሂ ሰላቱ ወሰላም ለኡመቴ አውፍ ከተባሉት ውስጥ ምንድነው ረስተው የሰሩት ተገደው የሰሩት አይደለም ብለው ነቢ አለይሂ ሰላቱ ሰላም ተናግሯልና ولا اختيار له ولا قدرة እንዲሁም ችሎታ በሌለውም አላህ ይቀጧል አላህ ስብሐነ ወተዓላ እኛ قدرة በሌለን ነገር ይቀጣናል እንዴ? የለም። ላ ዩከልፉ ላሁ ነፍሰን ኢላ ውስዓሃ ረበና ላ ቱአኺዝና ኢን አው አኽጣዕና። ስለዚህ ወላ ኢራደተ ለሁ ለሱም ፍላጎት በሌለው ነገር ፊ ሁሱሊ እሱም በማስገኘት ላይ አላህ ይቀጧል ብሎ እየጠረጠረ የጠረጠረ ይሄም ምንድነው ظن ሰው በል እንዲያውም ዩዓቂበሁ አላ ፊዕሊሂ አዎ አላህ በእውነቱ ከሆነ ይቀጠዋል በምኑ በስራው ሁወ ሱብሓነሁ ቢህ በል ዩዓቂበሁ አላ ፊዕሊሂ ሁወ ሱብሓነሁ ቢህ አው ظن ወይም ለሐቂቃው ግን እሱ ነው አይደል ይቀጠዋል በሰራው ስራ አው ظن به ወይም ተረተረ አነሁ የጁዙ አለይህ አን ዩአይደ አዕዳአሁ ልካዚቢን ውሸተኛ የሆኑትን የእሱን ጠላቶች ይረዳል ያለ بالمعجزات በታምራቶች التي يؤيد بها أنبياءه ورسله ነቢያቶችና መልእክተኛዎችን በረዳበት ታምር ይረዳቸዋል። ወዩጅሪሃ አላ አይዲህም በእጃቸውም እንዲከሰት ያደርጋል። ወዩጅሪሃ ማለት እንዲከሰት ያደርጋል። አላ አይዲህም በእነሱ እጅ ዩድሉ ምን ምንድን ነው የሚከሰተው? ንገሩኛ። ደሚር እየመለሳችሁ ከኔ ጋር ሁኑ ብያለሁ። በእነሱ እጅ እንዲከሰተ ያደርጋል አለ። ምን ሴቶች፣ ወንዶች ዮሐናስ ምን እ ዝም ብላችሁ እንደ እንትን ነው እንደምታዳምጡኝ እ ማሻአላህ አላህ ይባርክ ቁጭ በል ሙዕጂዛውን አረ ታምሩ እሱ ስለቆመ ነው መሰለኝ በደንብ ሰምቷል እናንተም ትቆማላችሁ በደንብ እንድትሰሙ እ በማን ሙዕጂዛ ታምሩን ማለት ነው ዋናው ነው እኮ يحسن يحسن منه كل شيء حتى تعذب من أفنى عمره ዋናው ነው እኮ يحسن አዎ የሚገባ ነው ሚኑ ከሱ ኩለ ሸይን ሁሉም ነገር ለሱ መልካም ነው ይላል። ለአላህ ሁሉም ነገር መልካም ነው። ሐታ ተዕዚበ መን አፍና ዑምረሁ እድሜውንም ለጨረሰም ሰው መቅጣትም ቢሆን ይላል። እድሜውን ምን ባለ እ ለጨረሰ ሰው እሱም በመገዛት አላህም በመገዛት መቅጣትም ለአላህ መልካም ነው ብሎ ያሰበ ይሄ ትክክል ነው እንዴ? እና አላህን ምን አደረግከው ማለት ነው። ዛሬው ነው አይደል? ግን ለአላህ መልካም ነው። እድሜውን ለጨረሰ ሰው ሁላ የጨረሰውን ሰው ቢቀጣ አላህ ይሄ ምንድን ነው? መልካም ነው እንዴ? መልካም አይደለም አይደል እንዴ? እንኳን ይሄ ለሰውም እንኳን አንስጠውም እንዲህ አይነት ሲፋ አይደል? ፊ ጣዓቲ ፈዩኸሊደሁ ፊል ጀሂም በጀሃነም ውስጥ አዎ ምን ያደርገዋል? ሙኸለድ ያደርገዋል። ለዘላለም እንዲኖር ያደርገዋል። ፊ አስፈል ሳፊሊን ከምን የአዘቅት አዘቅት የአዘቅት አዘቅት ማለት የምንድን ነው የእሳት አይደል የአዘቅት አዘቅት ያደርገዋል ቀጥቶት ብሎ የሚጠረጥር ይሄም ዘነት ሰው ነው ወዩነዒም አላህ ደግሞ አሞናድሎ ያኖራል ምን ብሎ አሞናድሎ ተድላን ሰጥቶት ማለት ነው መን ስተንፈዘ ዑሙረሁ እድሜውን የጨረሰን ፊ ዐዳወትህ ለሱ ምን ሆኖ ጠላት የኖረን አሞን አድሎ ያኖረዋል አላህ ጀነት ውስጥ እድሜውን በምንድን ነው የጨረሰው? አላህን አምጾ ኖሮ አሃ ጀነት ውስጥ አሞን አድሎ ያኖረኛል እንዴ እኔ ካልገባው ጀነት ማን ሊገባ ነው ብሎ ኮራ ብሎ እንዳይናገር እንዲህ አይነት ሰው ስንት ይኖራል እ ሱብሃንአላህ ፊ ዐዳወቲሂ ወዐዳወቲ ሩሱሊሂ ለመልእክተኛውም ጠላት ይሆነን ወዲኒሂ ለሱም እምነት ፈየርፈዐሁ አላህ ከፍ ያደርገዋል ያለ አላህ ከፍ ያደርገዋል ብሎ ያለ ኢላ አዕላ ዕልይን አዕላ ዕልይን ማለት የበላይ በላይ አድርጎ ማለት ነው። አዕላ ዕልይን ማለት ነው የጀነት አለ አዕላ ዕልይን ግልጽ ነው አለ በጣም ትልቅ ደረጃ ያለውን የጀነት ስፍራ ያሰፍረዋል ይህንን መጥፎ የሰራን ሰው ብሎ የጠረጠረ ይሄ ምንድነው ዘና ሰው ነው እንዴት ብሎ ነው አላህ መጥፎ የሰሩትና ጥሩ የሰሩትን እኩል የሚያደርገው ወኪለል አልአምረይን ዐንደሁ ፊል ሑስና ሰዋ በመልካምነቱ ለአላህ ሁለቱም እኩል ነው ያለ ማለት ነው ጥሩ የሰራው መጥፎ የሰራው አላህ ዘንድ ሁለቱም ምንድናቸው መልካም ናቸው ብሎ ያለ ወላ ያዕሪፉ ኢምቲናኢ አሐዲሂማ አንዳቸውንም ወላ ያዕሪፉ አላህ አያውቅም ኢምቲናይ አሐዲሂማ አንዳቸውንም አለመቀበል ግልጽ ነው ይሄ አይ ተቀባይነት የለውም ስራ ስራው ተቀባይነት የለውም ወውቁዕ ልአኸር ወላ ያዕሪፉ አያውቅም ኢምቲናዕ አሐዲሂማ አንዳቸውም እምቢ ኢምቲናዕ ማለት ምን ማለት ነው? አንድን ነገር አለመስራት አረ እንዴ አለመስራት ወላ ያዕሪፉ አላህ አያውቅም ኢምቲናኢ አሐዲሂማ አንዳቸውም ያንን ነገር ላለመስራት እምቢታን ያሳዩ አያሳዩ አላህ አያውቅም። ወውቁዕ ልአኸር ሌላኛው ደግሞ ያንን ነገር መስራቱን አያውቅም። ወውቁዕ እዚህ ጋር ልብ በሉ። እዚች ጋር ገለጻው ሙአሊፉ ትንሽ ከበድ ያለች ነች፣ ግን በደንብ ከተረዳች ትቀላሉ። ወላ ያዕሪፉ አላህ ምን አይልም አያውቅም። ኢንሻአላህ ኢምቲናኢ አሐዲሂማ አንዳቸው አለመስራታቸውን ኢምቲና ማለት አንድ ነገር ከመስራት መታቀብ መከልከል ነው። አለመስራታቸውን አላህ አያውቅም። ወውቁዕ ልአኸር ሌላኛው ደግሞ ይስራ ይተግብር አላህ አያውቅም። በቃ ፈጠራቸው። አላህ ፈጥሮን ጨርሷል። ምን እንስራ ምን አንስራ አላህ አያውቅም። በቃ እሱ አላህ ሱብሓነሁ ወተዓላ ይስተዋ አለል አርሽ በቃ ይስተዋ አለል አርሽ ከዛ በኋላ አላህ አያየንም በቃ ፈጥሮናል። ምንም እንስራ ምንም ልክ እንደ ሰው እንደ ፍጡራን አደረገ ማለት ነው። አንተ መኪና ገዛህ ምናል ሹፌር ቀጠርክለት፣ ከዛ በኋላ ረዳት አደረክለት፣ ሂድ ስራ የተኛው የምታውቀው ያ መኪና ሄደ ካልተከታተልከው እያንዳንዱን አታውቅም አይደል? የሚያመጣልን ወሬ ወይም ደግሞ የሚሰጥን ብር ነው አይደለም ትለህ አይደል? አላህ እንደዚህ ነው በቃ ምንም እኛ የምንሰራው ነገር ምንም አያውቅም የሰራውም ያልሰራው ግልጽ ነው። ልክ እንደ ፍጡር ይሄ ፍጡር ባህሪ ነው አይደል? ሱብሃነሁ ወተዓላ ከዚህ የጠራ አምላክ ነው። ስለዚህ የሰራውንም ያልሰራውንም አላህ ያቅም ኢላ ቢኸበሪን ሳሊክ በምን እንጂ እውነተኛ በሆነ ወሬ እንጂ ሲደርሰው ነው አላህ የሚያውቀው ምንድነው? ምን ሲለው ነው? ምን ሲለው ነው? ሲደርሰው ተነግሮት ነው። ኸበር ሳዲቅ ሲደርሰው ሀታ አላህ ስብሓነሁ ወተዓላ መላኢኮችን መዝጋቢዎች አድርጓል ከኔ ጋር ናቸው። መዝጋቢዎችን አድርጓል። መዝጋቢዎች አላህ የሚያከውን ለምን መዝጋቢዎችን ማድረግ አስፈለገ? ጥያቄ ነው የጠየኳቸው ያለው ሁላችሁም። አላህ መዝጋቢዎችን አድርጓል። ረቂብ አቲድ አለው አይደል? ሌላ ደግሞ የውመል ቂያማ ማን ይመሰክራል? ምድር ትመሰክራለች የሰራ ነው አይደል? ተጨማሪ ደግሞ አካላችንም ይመሰክራል። يومئذ تحدث أخبارها አለ ምድር ነው ከፈለጋችሁ ለአካላችን ደግሞ ከፈለጋችሁ አልየውመ ነኽቲሙ አላ አፍዋሂኩም አላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ይሄም አለ። እሺ የውመል ደግሞ መላእክቶችን ማስቀመጡን ደግሞ ምን ብሏል አላህ ሱብሓነሁ ወተዓላ? እሺ ما يلفظ من قول إلا لديه رقيب አቲድ። ታዲያ ለምን አስፈለገ? እነዚህ ለምን አስፈለጉ? አላህ የሚያውቅ ከሆነ السؤال يريد الجواب ጥያቄው መልስ ይፈልጋል እሺ ምንድን ነው መልሳችሁ እስኪ ለምን አስፈለገ እነዚህ ነገሮች ሁሉ ምድርም ትመሰክራለች የውመል ቂያማ እኚህ ሁላ ምንድን ናቸው? አላህ የሚያውቀውንና የእነዚህን ነገሮች መመስከር ምን አስፈለገ? እሺ የለም ዝም በል እ ከዚህ ጀምሮ كتر نكا ها عبد الحكيم نصر الدين من ምንድን ነው ሰበብ መስካሪ ያስፈልጋል መስካሪ ያስፈልጋል፣ እንዲ እንዲ እንዲ ተጨማሪ ነገር ያስፈልጋል ነው ሚለውን ሊያስተምረን እኮ እና እንደዛ ለማለት ነው የፈለከው። ጥሩ ነው እኮ ምን አትፍራው በል በቃ ጥሩ ተጨማሪ ነገሮች ያስፈልጋል። አንተ ብታውቅም ነው አይደል? ለዛ ለተካራካሪ ወይም ለተጻራሪ ነገር አካል አይደል የሚረዳ ነው ጥሩ ነው እኮ ሌላ እንዳይክዱት እራሱ ያውቃል እንዴ? አረ ሌላም እኮ የሚመሰክር እነሱማ ይክዳሉ ከፈለጉ እሺ ምናቸውን ሊያበዛባቸው ነው አላህ Subhanahu Wa Ta'ala ጸጸታቸው ተጨማሪ ደግሞ ኢዕትራፍ በደንብ እንዲያደርጉ እሱ ከመንጣታቸው በፊት ጥሩ ነው ያኗር ኢዕትራፍ እንዲያደርጉ አይደል በደንብ ኢዕትራፍ እንዲያደርጉ ነው አላህ Subhanahu Ta'ala በቂ ነበረ በማየቱም በቁጥጥሩም ወኢላ አለበለዚያ አላህ አያውቅም ነው ወኢላ ማለት እዚህ ጋር ነው አለበለዚያ አያውቅም ነው እሺ ወኢላም አለበለዚያ አያውቅም ብለው አሉ ይህም ሰው ምንድነው ሱኡ ظن ነው ፈልዓቅሉ አቅል لا يقضي የቅዲ መጥፎን ነገር ላይ ምንም ሊያውቅ አይችልም። አሐዲሂማ አንዳቸውን ወሁስን አልአኸር የአንደኛው ነገር ደግሞ መልካም ይሁንም አያውቅም። ፈልዓቅሉ አቅል ላ ሊፈርድ አይችልም ነው አይደል እንዴ? ቢቁቢሒን ያ ነገር መጥፎ ይሁንም አሐዲማ አንዳቸው ወሑስን ልአኸር አንደኛው ደግሞ መልካም ይሁን አያውቅም ብሎ ያለም ፈቀድ ظن به ظن الصو ظن الصو በአላህ ላይ መጥፎ ጥርጣሬን ጠርጥሯል ምን ማለት ነው አላህ Subhanahu Wa Ta'ala ለኛ የሰጠን አቅል አንድን ነገር መልካም ይሁን መጥፎ ይሁን በተወሰነው መልኩ ምን ይላል ይለያል ለሰው ልጅ ምን አለው ኢራዳ መሺ አለው አለበለዚያማ በቃ የሚቀጣው አላህ ስብሐነ ምንም የሰው ልጅ ኢራዳ መሽያ የለውም የሚባል ነገር አለ እንዴ? አላህ ምን አለው? ኢራዳና ምን አለው? መሽያ አለው። ይሄንን በተቃራኒ ያልተቀበለ የጠረጠረ ዘነት ሰው ነው ማለት አላህ ለፍጡራን ኢራዳና መሽያ ሰጥቷቸዋል። ወመን ظن የጠረጠረ ቢሂ በሱ አነሁ አኽበረ አን ነፍሲሂ አላህ ስለ ነፍሱ ተናግሯል። ወሲፋቲሂ ስለሱም ባህሪያቶች ወአፍዓሊሂ ስለሱ ምኖች ተግባራቶች ቢማ ዛሂሩሁ ባጢል እኚህ ደግሞ ሌሎች ናቸው። እንግዲህ አሁን ደግሞ አስማው አላህ እብን ልቀይም ልጀውዝይ እኮ ሱብሓነላህ ባህር የሆነ ሰው እያንዳንዱን ሰው ልጆች የዋኙበትን ሁላ ዋና ነው ያቀረበው። ግልጽ ነው አለ በመጥፎ የዋኙበትን እዛ ጋር ወንበዴዎች የሚጠረጥሩትን ጥርጣሬ አመጣ። ግልጽ ነው። አሁን ደግሞ አስማው ሲፋት ላይ ችግር ያለባቸውን ሰዎችን ደግሞ አሁን ሊዘነዝር ነህኑ ከዛ በፊት አስማው ሲፋት ማለት የአላህን ስብሓንሁ ተዓላ ስምና ባህሪያቶች ማስደቅ ከማ ወሰፈ ቢሂ ነፍሰሁ ወከማ ወሰፈሁ ረሱል ስ ላ ሰለም አላህ ራሱን በገለጸበት ፊ ኪታቢሂ ወከማ ወሰፈሁ ረሱል ስ ላ ሰለም ፊ ሐዲቲ ግልጽ ነው አለ ቢላ ተምሲልን ወላ ተሽቢህን ወላ ተዕጢልን ወላ ተሕሪፍ አይደለም ያ ነበር መሆን የነበረበት ግን አሉ ወመን ظن ይኸውን ደግሞ እሱን ሊያመጣላችሁ ነው አስሞ ሲፋት ላይ ችግር ያለባቸው በሽተኞችን ይጠቅስም ወመን ظن ቢሂ በአላህ ላይ የጠረጠራን ነው አኽበረ አን ነፍሲ አላህ እኮ ስለ ስሞቹና ስለ ባህሪያቶቹ ተናግሯል። ወሲፋቲ ወአፍዓሊ ቢማ ዛሂሩሁ ባጢል ዛሂሩ በቁርአን ላይ የተቀመጠው የአላህ ስምና ባህሪ ባጢል ምን በሆነ ነው? ውድቅ ነው። ምሳሌ አላህ Subhanahu Wa ለምን የሚለው ሰሚዕ የሚለው ከባድ ነው ይላሉ። ከሰው ጋር አመሳሰሉ። ለምን ሰውም ይሰማል እ አላህም ይሰማል። ሌላኛው አላህ እጅ አለው የሚለው እ እጅ ከባድ ነው፣ ሰውም እኮ እጅ አለው ይላል። ይሄማ ከባድ ነው ብሎ ይላል። ዛሂሩ ባጢል ይላል። ምን ማለት ነው? ዛሂሩ የምታየው ባጢል ነው፣ ትክክል አይደለም ይላል። ይሄ ታላቅ ድፍረት አላህ አንተ አላህን ታውቀዋለህ እንዴ? እጅ አለኝ ሲል እጅ አለው፣ አይን አለው ሲል ብሎ ማለት ሰሚዕ ነው። ሰሚዕ መከራከር ይቻላል አይቻልም። አስማውት ሲፋትላ እንዴ አሁን እኔ እዚህ ጋር መታችሁ እናንተ አቡበክር ማለት በጣም በጣም በጣም አጭር ልጅ ነው ብት ግልጽ ነው። በጣም ጥቁር ነው ብትሉኝ ምን ላላችኋለሁ? ኢንካር አደርጋለሁ፣ አስተባብላለሁ። ለምን? እሱ እንደዛ ስላልሆነ ማለት ነው። ስለማቅ ስለ አላህ የሚያውቃለ ሄዶ ያየዋለ ማረጋገጥ የምንችለው ማጽደቅ የምንችለው እሱ የነገረንን ብቻና እንኳን አይደለም ይሄ ዘባተል ወሬ እንኳን ሳናይ እኮ እያረጋገጥን ነው አይደል? እስቲ ከውስጣችን አሜሪካን ሄዳል ቶ ሌላ ሀገር እንጥራ ተዋት ሶሪያ ወይም ዲመሽክ ይሄዳል ፍልስጢን ይሄዳል የለም የለም ማለት አለ እስቲ ማነሽ እሺ አላየሃል ከሄድሽም አላህ ይባርክ ፊክ እሺ ይያል እ ባረከላሁ ፊኩም መሰለን እዛ የሄደ ሰው ማለት ሊናገር ይችላል። ሌላው ግን የሚቀበለው ዝም ብሎ ነው ማለት ነው አይደል እንዴ? ስላላየው የነገረውን ሰውዬ ብቻ ነው የሚቀበለው። ያየችዋ ምሳሌ አሁን እዚህ እጃለሁ ያለችዋ የምትናገረውን ነገር መቀበል ብቻ ሊሆን ይችላል። ሰሚው መከራከር ይችላል? አይችልም። አረ ለምን ሄዶ ስላላየ እሷ ደግሞ ይጃሎ ስላለች ማለት ነው። ስለዚህ ባረከላሁ ፊኩም ምንድነው እንደዚህ አይነት አስሞ ሲፋት ላይ እኛ ማጽደቅ ያለብን አላህ Subhanahu Ta'ala ራሱን በገለጸበትና ነብይ አለይሂ ሰላቱ ሰላም ምን ባሉት በገለጹበት መግለጽ ብቻ ግን ምን ይላሉ እነዚህ በአስማው ሲፋት ላይ ችግር ያለባቸው ሰዎች ወመን አዎ ተከታታይ ልታገኙ ትችላለህ ኢንሻአላህ ሳላገኘው ለብቻ ፈሰርላ ወመን ظن به በሱ የተረጠረ ነው አኽበረ አን ነፍሲ ስለ ነፍሱ ተናግሯል ወሲፋቲ ስለ ባህሪያቶቹም አፍዓሊ ስለ ተግባሩ ቢማ ዛሂሩሁ ቁርአን ላይ እኮ እሱ በዛሂር የገለጸው በይፋ የምናየው ባጢል ነው ከንቱ ነው አሉ ወተሽቢሂ ወተምሲል ማመሳሰሉም ይሁን አላህ ከፍጡራን ጋር ራሱ ማመሳሰሉ ሰሚዕ ነው፣ በሲር ነው፣ እጅ አለው፣ አይን አለው የሚለው አላህ ያመሳሰለው የገለጸው ትክክልም አይደለም አሉ። ወተርኩል ሐቂ لم يخبر به ሌላኛው ደግሞ ሌላ ደግሞ አሉ እኒህ ደግሞ وترك الحق ሐቅን መተው እኮ لم يخبر به በሱ አልተናገረም አሉ። ስለ ሐቅ ተናገረ እንጂ ሐቅን ስለመተው አልተናገረም አሉ። ሀቅን ስለመተውም ተናግሯል አይደል? ሀቅን የተወሰው አይደል እንዴ? እነሱ ሀቅን ስለመተው አልተናገርም። በቃ ስለ ሀቅ ተናግሯል አሉ። وإنما አላህ وإنما إنه الله رمز إليه ወደሱ ምን ብሏል? أشار إليه ማለት ነው የሚለው رمز ማለት ነው። رمز ምን ማለት ነው? أشار إليه ማለት ነው። رموزا بعيدة ሩቅ የሆነ ማመላከትን ነው አላህ ያመላከተው። وأشار إليه ወደሱም አመላክቷል إشارات ملغزة ሙልጊዛ ማለት ማለት ነው ሙልተቢስ ማለት ነው ሙልተቢስ ማለት ማለት የተድበሰበሰ አላህ በደንብ አልገለጸውም የተድበሰበሰ ማመላከትን ነው ያመላከተው ብሏል ግን አላህ ፍንትው አድርጎ ነው አይደል የገለጸው ቢሊሳኒን አረብይ ሙቢን ግልጽ በሆነ መልኩ ግልጽ ነው አላህ ሁሉንም እኮ ምን ብለዋል ገልጿል ማለት እንደውም ቁርአንን ምንድን ያለው تبيانا لكل شيء ለሁሉም ነገር ምንድን ነው አለ እ ማብራሪያ በቁርአን ሌላ ما فرطنا في الكتاب من شيء በቁርአን ውስጥ ምንም የተሆነው ነገር የለም ይላል እነሱ ግን በቃ ትንሽ إشارة ብቻ ነው ያደረገው በደንብ አልገለጸም ነው ከዚህ የበለጠ ምን ይጠቀስል ቁርአን ላይ ስለ የት ያልተጠቀሰ ነገር አለ እንዴ يا أخي دين الإسلام እኮ ምንም የተወ ነገር የለም ሐታ ሽንት ቤት እንኳን እንዴት ሀጃችንን መፈጸም እንዳለብን ከአቀማመጥ ጀምሮ እንኳን ቁጭ ተደርጓል። መፍሁም ስለዚህ ይሄ መታወቅ መቻል አለበት። ወለም ዩሰርሕ ቢሂ በሱ ግልጽ አላደረገም አሉ። ወሰረሐ ዳኢመን ቢተሽቢህ አላህ ሁሌ በቃ የገለጸው እኮ በማመሳሰል ነው። በቃ ተሽቢህ አድርጎታል፣ አመሳስሏል አሉ። ወተምሲል ተምሲል አድርጓል አሉ። ተሽቢህ ሲባል ከአንድ አንድ ነገር ጋር ነው አይደል ተሽቢህ ሲባል ማመሳሰል ማለት ነው ወተምሲል ደግሞ ማነጻጸር የሚባለው ነው ማለት ነው ግልጽ ነው አ ተሽቢህ ሲባል ከሆነ ነገር ጋር ተምሲል ደግሞ እንዲሆናል ብሎ መላምንት አድርጎ ማለት ነው ወልባጢል እንዶ በባጢል ነው የተገለጸው በይበልጥ እንዶ ፍንትው አላለም ስለዚህ ምን ይላሉ ቁርአን ላይ ያለውን አንተ እንዳትቀበል ይሏል እንዲህ ስትል ራሱ አንዳንዱ የባሰበት በሽታ ይሄ ነው አይደል እንዴ? በጣም በጣም ማለት በሽታ የጠናባቸው ናቸው አይደል? እረ ቁርአን ላይ ያሉ ተው ተው ተው ዛሂሩ እንደ ዛሂሩ አይደለም ይላል። ምን ይላል? እንደውም አንዳንዶቹ ቁርአንን መፈሰር ከባድ ነው። በዛሂሩ እንዳትሄድ ይላል። በጣም ሲራሉ አለው አሉ። ግልጽ ነው። እና ወልዮች ናቸው የሚያውቁት ሐቂቃው ማን ነው የሚያውቀው? ወልዮች ናቸው የሚያውቁት። ምንም ቁርአኑን ለመፈሰር ማለት ነው። ግልጽ ነው። ና በቃ ምን ሊሉ ነው? ይሄን ላድበሰው ልክ እንደማን አደረጉት? እስቲ ንገሩኝ እስቲ። በዚያ አካሄዳቸው እንደማን ነው ያሉት? ንገሩኝ እስቲ። ምንም አታውቁም። ከማን ጋር ነው እንዲህ ካሉ ቁርአንን እንዲሁ በዛሂሩ አይቶ የምታውቅ መሰለህ? እንዴ ተወተ ወልዮች ብቻ ነው የሚያውቁት ካሉ ከማን ጋር አመሳሰሉ? ያ اخي ፈክር አ አይደለም አልደረሳችሁ ከመጽሐፍ ቅዱስ አሰሩ ጭንቅላታችሁ ነሳራዎች አይደል የሚሉት አይደል ሚስጥረ ምን አለው ይላሉ ካህናት የሚባል አለ ይላሉ ሌላኛው አንተ መጽሐፍ ቅዱስን አንተ በመንፈስ ቅዱስ ተረድተህ እንጂ ማንበብ አትችልም አንተ መንፈስ ቅዱስ መቼ አረፈብህ ይለዋል ሀቂቃ እየነገርካቸው ይሄ የመጽሐፍ ቅዱስ አንተ አልተረዳውም ምክንያቱም አንተ የምታነበው ዝም ብለህ ነው በመንፈስ መንፈስ ቅዱስ ራስ ውስጥ ስለሌለ ዝም ብለህ ማወቅ አችልም ይላሉ የኛዎቹ ከእነሱ ጋር ይሄዱ ይመስላሉ ዛሂሩሁ ባጢል ይላሉ ማለት ነው። ወአራዳ ሚን ኸልቂሂ አላህ ስብሓነሁ ወተዓላ ከፍጡራኑ ፈልጓል። አዩትዒቡ ምን እንዲሉ ይደክሙ ፈልጓል። አዝሃነሁም ምናቸውን አቅላቸውን ያደክሙ አላህ ፈልጓል አሉ። አላህ አቅላቸውን በቃ አላህ የሰው ልጆችን አቅል ሊያደክም ፈልጓል አሉ። ወቁዋሁም ምናቸውን ወቁዋሁም እንዲሁም ምናቸውን ቁዋቸውን ማለት ነው። ቁዋ ማለት ማለት ነው ኃይላቸውን ወአፍካረሁም አፍካራቸውን አፍካር ማለት ማለት አፍካር አስተሳሰባቸው ፊ ተህሪፊ ተህሪፍ በማድረግ ተህሪፍ ማለት ማለት በመለወጥ ወይም ምን ማለት ማዞር ማለት ነው። ፊ ተህሪፊ ከላሚሂ የእሱን ንግግር ማለት ነው እንዲቀይሩ አላህ አድርጓቸዋል። አላህ ነው ነው የሚሉት። አመዋድዒሂ ከቦታው አላህ እንዲቀይሩ እሱን ያደረገው ወተእዊሊሂ እንዲፈስሩም አሁንም መፈሰር ማለት ነው። አላ ገይሪ ተእዊሊሂ ያለ ያለ ተፍሲሩ እንዲፈስሩ ወየተጠለቡ ለሁ ለሱም እንዲፈልጉ ያደረገው እሱ አላህ ነው። ውጁህ አልእህቲማላት የተለያዩ አጠራጣሪ ምኖችን ውጁህ ማለት አቅጣጫ አይደለ አቅጣጫዎችን አጠራጣሪ መንገድን እንዲሄዱ ያደረጋቸው አላህ ነው። አህባሽም በዚህ ጋር በሆነ መልኩ ብትሄድ፣ አሻኢራን በዚህ ብሄድ፣ ሙዕተዚላን ብሄድ ይህንን ሁላ ያደረገው ማን ነው? አላህ ነው አሉ። ለምን ሲሉ ለምን ሲባሉ ለምን አሉ? አላህ ፍንትው አድርጎ ምን አላለው? አላስቀመጠው። አንተ ተዘግቶብህ ነው እንጂ አላህ ፍንትው አድርጎ አስቀምጦልሃል። ሰሚዕ ሰሚዕ ነኝ አለ። በሲር በሲር ነው። ሌላ ውስጥ ለምን ትሄዳለህ? ግልጽ ነው። አንተው ራስህ አድበሰበስከው ተዘጋብህ እንጂ ተዘጋባቸው እንጂ አላህ ፍንትው አድርጎ ምን ብሏል? አስቀምጦት ነበር። واحتمالات ويتطلب له وجوه الاحتمالات المستكرهة قلت له مستكرهة مال مال ነው مستكرهة የተገደዱበት والتأويلات ትርጓሜ التي يأتي هي بالألغاز በምንድን ነው ቢላ አልጋዝ የተቀመጠ ከመሆኑ አልጋዝ ማለት ማለት አልጋዝ ቅድም ተናግሬያለሁ። ምን ማለት ነው? የተደበሰበሰ ማለት ቢላ አልጋዝ በተድበሰበሰ ስለተቀመጠ ነው። ወልአሃዲ አሃዲ ማለት አልጋዝ ማለት አሁን ሁለቱም ተመሳሳይ ቃላቶች ናቸው። አሽባሃ ሚና ቢልከሽ የመሰለ ነው የሆነ የተገለጸ አሽባሃ ሚና ቢልከሽ ቢልከሽ ማለት በመግለጽ ወልበያን እንዲሁም ምን በማለት በማብራራት በመግለጽ የመሰለ ነው እንጂ ፍንትው ብሎ ምን አላለም አልተገለጸም ብሎ ያለ ወአሓለሁም አላህ ስብሐነ ወተዓላ ምን ብሏቸዋል? ልብ በል አሁንም ከዛ ነው ወአሓለሁም አሓለሁም ማለት ምን ማለት ነው? አሓለሁም ማለት አላህ እንዲገደቡ አድርጓል። ወአሓለሁም እንዲገደቡ አድርጓቸዋል ፊ ማዕሪፈቲ አስማኢሂ የሱን ስሞች በመረዳት ላይ ወሲፋቲሂ የሱን ባህሪያቶችን በመረዳት ላይ አላ ዑቁሊሂም በምናቸው ላይ ገድቧል በአቅላቸው ነው እንዴ የአላህን ስምና ባህሪ እንድንረዳ አቅላችንን ብቻ ነው እንደመጠቀም ያለብን ነው እንደውም የምናስቀድመው ነቅልን ነው ላኑ ቀዲሙን አቅል አቅልን አናስቀድም ምን ነው የምናስቀድመው ነቅልን ነቅል ማለት ማለት ቁርአንና ሐዲስን ነው የምናስቀድመው። ምክንያቱም በአቅል የሚታወቅ አይደለም። የአላህ ስምና ባህሪ አስተንትነሽ ምናምን የምትደርሽበት ነገር አይደለም። ኸይር ወአራኢሂም አመለካከታቸውን አላ ኪታቢሂ ከቁርአን አስቀድመው አዎ በእሱ እንዲደርሱበት እሱ ነው የገደባቸው ብለው ይላሉ። ይሄም ምንድነው ወነ ሰው መጥፎ ጥርጣሬ ነው። በል እንዲያውም አሉ አራደኒንሁም ከነሱ ፈልጓል አላ የሕሚሉ ከላመሁ የእሱን ንግግር ምን እንዳይሉ እንዳይጨምሩ እንዳያካትቱ ማለት ነው። አላማ ያዕሪፉነሁ በሚያውቁት እንዳያስቀምጡ ሚን ኺጣቢሂም ወሉገቲሂም በእነሱ በተናገሩ አላህ በገለጻላቸውና በቋንቋቸው ላይ ተመስርተው ብቻ እንዳይሄዱ አላህ ምን ብሏል ፈልጓል አሉ ነው እንዴ አላህ በምናውቀው መልኩ ነው የነገረ። ሰሚዕ ማለት ምን ማለት የሚሰማ በሲር የሚያይ አለቀ። ኢስተዋ ተገላግሏል። ግልጽ ነው። ተሹሟል የሚባል የለም። እንደውም ተሹሟል ብለው ከፈሰሩ ሚስለል አህባሽ ጥያቄ ይነሳል። ከዚህ በፊት አላህ ሹመት የለው ነበር ማለት ነው። በሆነ አካል ተይዞ ነበረ። ከዛ እሱን ተዋግቶ ዛሬ ማለት ተሾመ ማለት ሱብሓነሁ ወተዓላ አማ የሲፉና እነሱ ከሚገልጹት አላህ ምን ያለ ነው የጠራ ነው አላህ እኛ ባናገረን ኺጣቡ በምንረዳው መልኩ ነው አላህ ግልጽ ነው ሌላ ነገር ምንም የለው ማሰብ የምንለው ነገር የለም አላህ ባለን መልኩ ማስቀመጥ ብቻ ነው ግን እነሱ በተቃረነ መልኩ ነው እየተረዱ ያሉት መዓ ቁድረቲሂ ከመቻሉ ጋር አላ አዩሰሪሐ ለሁም ለነሱ ግልጽ ማድረግ ከመቻሉ ጋር አላህ ለምን አልገለጸልንም ይላሉ። ቢልሐቂ በእውነት አለዚ የንበጊ አተስሪሑ ቢሂ በሱ በጣም ግልጽ በማድረግ የሚቻለው ለምን አልገለጸልንም ይላሉ። ወዩሪሑሁም ሚን አልፋዝ ለቲ ቱቂዑሁም ወዩሪሑሁም በሚያሳርፋቸው ለምን አላህ አላሳረፈንም ይላሉ። ሚን አልፋዝ ለቲ ቱቂዑሁም ፊ ኢዕቲቃድ አልባጢል ባጢል የሆነ አቂዳ ውስጥ እንዳንገባ እንድንገባ የሚያደርገን ነገር ለምን አላህ ስብሐነ ወተዓላ እዚህ ውስጥ ያደርግብናል? ለምን አልገለጸውም ይላሉ። አልተገለጸልህም። እንዳይገለጽልህ አንተ ነው እንጂ የሆንከው አላህም ብሏል፣ ገልጾ አስቀምጦታል። በል ሰለከ ቢሂም ኺላፈ ጠሪቅ ልሁዳ በል እንዲያውም ሰለከ ቢሂም አላህ በእነሱ ላይ ተጉዟል ኺላፈ ጠሪቅ ልሁዳ ወልበያን ከቅናቸው መንገድ ውጪ እ ከማብራራት መንገድ ውጪ ነው የተጓዘው አላህ ይላሉ ፈቀድ ظن به ظن ሰው ይሄም መጥፎ ጥርጣሬ ነው አላህ ፍንትው ባለ ቀጥ ባለ መንገድ ነው አላህ Subhanahu Wa Ta'ala የገለጸውም ያስቀመጠው ግልጽ ነው አንተ ነህ መረዳት ያለብህ እንጂ ምንም የሚያሻማ ነገር የለውም ማለት ሁሉም ፊረቅ አሻዒራን በለው ሙዕተዚላን በለው ግልጽ ነው። ሌሎችም ማለት ነው ባስ ጀህሚዮችም ሙዕተዚላዎችም ግልጽ ነው። ችግር ውስጥ የገቡት በማን ነው? ራሳቸው ባመጡት ማድበስበሻ እንጂ በሌላ አይደለም ይላል። خير። ምን ይላል ሙአልፉ فإنه إن ቃለ ይህ ሰው ካለ አለ ልብ በሉ فإنه ነው እኮ إن قال ይህ ሰው ካለ አለ ኢነሁ ገይረ ቃዲሪን አላህ የሚችል አይደለም አለ ተመልከቱ እንዲህ አይነት እኮ የሆነ ትልቅ አሁን የእብድ አቂዳ ነው ይመስለዋል ይህንን ስታ እብድ የሚናገረው ንግግር ነው አይደል እንጂ ጤነኛ ሰው የሚናገር አይመስልም አይደል ግን አለ እንዲህ የሚናገር በል አንዳንድ ጊዜ ወላሂ ሀቂቀተ ማለት ነው ነቢዩ አለይሂ ሰላቱ ሰላም ድህነት አላሁመ ኢኒ አዑዙ ቢከ ሚነል ኩፍሪ ወልፈቅር ብሏል። አላህ ከክህደትና ከድህነት ጠብቀኝ ብሏል። አንዳንዴ ድህነትና ኩፍር አንዳንዴ የሚጣመሩበት ሁኔታ አለ። ሰውየውን ወደ ኩፍር የሚመራው ጊዜ አለ ድህነት ግን አላህ አላህ ትለህ ለአላህ ምን ይኸው እየሰገድኩ ምን ዋለልኝ ይላል። አላህ ለኔ ምን አደረገልኝ? ይኸው እየሰገድኩኝ ምን አደረገልኝ? ይኸው ዝም ብዬ እንደው ችግሬን እቀፈቅፈዋለሁ እንጂ ይላል። ተመልከት። እንዲህ ብሎ አሁን መናገር ነበረበት ሰውየው። ምን አረገልኝ? አላህ ያደረገልንማ ቁጭ ብለህ ብታስተነት ኖሮ በጣም በጣም በጣም ከፍጡራኖቹ ያላቀህ መሆኑን ታውቅ ነበር። አንደኛ ምን እንደው አለለ ስትል ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ ወጀዐለ ለኩም ሰምዐ ወልአብሳር ወልአፍኢዳ ይሄ ሁላ ስጦቴ ነው እጅ ይሄ ሁላ ወኢን ተዑዱ ኒዕመተ ላህ ላ ትሕሱዋ ሌላኛው ኒዕማ ከኒዕማ ሁላ ኒዕማ የሰጠ እስልምና ነው የሰጠ ሌላው ኩፍር ላይ ሆኖ እ ብታስተነትን ይል ነበር ግን ሙስሊም ሆኖ ይኸው እየሰገድኩ ለአላህ ምን አደረገልኝ እኔ ይኸው ከችግር እንኳን መች ወጣው ብሎ ምን ይኸው ለሰውየው እግር ካልተሰጠ ይከፍራል ይከፍራል ቀጥታ ለሰው እንዲህ አይነት የእብድ አመለካከት ይዞም ይኖራል አላህ Subhanahu Wa Ta'ala ከዚህ ይጠብቃል فإنه نوكو إن, إن قال كان إنه غير قادر على على التعبير الله أكو አይችልም ማለት على التعبير መግለጽ عن الحق ስለ ሐቅ መግለጽ አይችልም باللفظ باللفظ صريح ግልጽ በሆነ መልኩ መግለጽ አላህ አይችልም الذي عبر به هو እኔ እንደገለጽኩት አላህ መግለጽ አይችልም የሆነ አሳምሪ አላህ ስምና ባህሪ መግለጽ እችላለሁ ወሰለፈው የእሱም ቀደምቶች የእሱም መሰሎች ማለት ነው አይደል የኔ መሰሎች እንደገለጹ ነው መግለጽ እንኳን አልቻለም ፈቀድ ظن بقدرته በአላህ ላይ መጥፎ ጥርጣሬን ጠርጥሯል ፈቀድ ظن بقدرته በአላህ ችሎታ ላይ አልዓጅዝ በአላህ ላይ ጠረጠረው ምንድነው አላህ አይችልም የሚልን ነው የጠረጠረው በቃ አይችልም የሚለውን ነገር ጠረጠረ ወይን ቃለ ካለ ኢነሆ ቃዲር እሱ እኮ ቻይ እንደሆነ ራሱን ካደረገ ولم يبين إنه قادر እሱ እኮ ቻይ ነው። አፎን ኢነሁም እኮ አላህ قادر ቻይ ነው። ولم يبين ግን አልገለጸውም። وعدل ተዘንብሏል። عن البيان ምን ከማለት ከመግለጽ አላህ ተዘንብሏል። ያንን አላብራራም አሉ። وعن التصريح بالحق በሐቅ ግልጽ ከማድረግ ኢላማ ዩሂሙ ምንም ወደሚል ወደሚያሻማ ነገር ነው አላህ ያደረገው የገለጸው ያለ بل يوقع في الباطل እንደውም ይሄ የአላህ የገለጸበት ገለጻ يوقع يوقع ማለት ይጥላል ፊል ባጢል በምን ላይ ባጢል ላይ ይጥላል አላህ የገለጸው ገለጻ አልሙሃል ምን ሙሃል ማለት ምን ማለት ነው በቃ ከሀቅ የዞረ ማለት ነው ከሀቅ የዞረ የማይገባው አቀማመጥ ነው ወሊዕትቃድ ልፋሲድ ፋሲድ የሆነ አገላ እምነት ነው የተቀመጠው አሉ። ይህንንም የጠረጠረ ኢስላምና ቁርአን እንዲህ ነው ያለ አላህ የገለጸው ገለጻ ይሄ ግልጽ አይደለም፣ ግልጽ ነው የሚያሻማ ነው፣ በጣም ጥሩ አይደለም ብሎ ያለ ፈቀደ ወነ ቢሕክመቲሂ በአላህ ስበብ ላይ ጠርጥሯል፣ ወረሕመቲሂ በሱ እዝነት ላይም ዘነ ሰው ወመን ظن የጠረጠረ አነውኖ እኮ እሱ ሁወ ወሰለፉ እሱና የሱ ቀደምቶች አበሩ ገለጹ እኛ እኮ ገለጽን ይላሉ እኛ በምርጥ ሁኔታ ገለጽን አሉ አኔል ሐቅ ስለ ሐቅ ቢሰሪህ ግልጽ አድርገን ምርጥ በሆነ መልኩ ገለጽን ይላሉ ዱን አላህ ከማ ከአላህ ውጪ ወረሱለ ከመልእክተኛው ውጪ እኛንን አየህ አብራርተን ምርጥ አድርገን ገለጽን ይላል። አሻኢራዎች እኮ ለአላህ ስብሐነሁ ወተዓላ እኮ ስምንም ባህሪን ቆጥሮ ነው ምን የሚሉት የሚያጸድቁት። ኦ እኛ አይገቡ ይሄ ከአላህ ጋር ይሄዳል። ግልጽ አንተ ለልጅ የሆነ እቃ እንደምገዛው ማለት ልብስ እየሄድክ ትለካለህ አይደል? ግልጽ አለ። ይሄ ይሆናታል፣ ይሄ ቆንጆ ነው ከሷ ለአላህ እንዲህ እየለካ የምታስቀምጠው ልብስና ወይም ሌላ ነገር አረክ እንዴ? ሱብሓነሁ ወተዓላ ግልጽ ነው። አላህ ያለውን ያጸደቀውን ብቻ ምን ማለት ነው ማጽደቅ እንጂ ለሱ መለካት የሚያስፈልገው ነገር አይደለም ዱን አላህ ወረሱለህ ወአነ ልሁዳ ቅናቻ መንገድ እኮ ወልሐቅ ሐቅ ፊ ከላሚህም በእኛ ንግግር ውስጥ ነው ሐቅ ያለው አሉ እኛ የተናገርኩን ነው ሐቅ ይላል ወአማ ከላሙላህ ያና የአላህ ስብሐነ ወተዓላ ንግግርማ ፈኢነማ ዩእኸዙ ሚን ዛሂሪሂ በዛሂሩ ከያዝከው ተሽቢህ ነው ይለዋል ተምሲል ነው በላል ነው ይሏል አንተ ቁርአን መረጃ ኧረ ይህንን እንዲህ አንተ ዛሂሩን አይተህ ነው እንዴ በዛሂሩማ ከተጠመት ትቀራለህ ቀልባቸው የደረቀው ዛሂሩን ይዛችሁ ነው ይላል ግልጽ ነው ወዛሂሩ ከላሜ ወዛሂሩ ወዛሂሩ ከላም ዛሂር ያለው ከላም እኮ አሉ አልሙተሐዊኪን አልሐያራ ሁወ ልሁዳ ወልሐቅ እሺ فهذا من أسوأ الظن ወዛሂሩ ከላም ዛሂር ከላም አልሙተሐዊኪን የምኖች ነው የሙተሐዊኮች ንግግር ነው ይላል። ሙተሐዊክ ማለት ማለት ይሄ የተማቱ ማለት የተማቱ ሰዎች የተማቱ ገብታቸው ለመመታተት አለ የተማታባቸው ማለት ነው ሙተሐዊክ የተጋጨባቸው ጥሩ ነው። አልሐያራ የዋለሉ ሰዎች ነው የዋለሉ ሰዎች ንግግር ነው። ሁወል ሁዳ እሱ ቅናቻ መንገድ ግልጽ ነው። አልሐያራ ሁወል ሁዳ ወዛሂሩ ከላም ዛሂሩ ከላማቸው ማለት ነው። ወዛሂሩ ከላም ማለት የነሱ የንግግራቸው ዛሂሩን ስንይዘው አልሙተሐዊኪን የተማታባቸው ሰው ንግግር ነው። አልሐያራ የዋለሉ ሰዎች ንግግር ነው። ግልጽ ነው። አልሐያራ ሁወል ሁዳ እነሱ የነዚህ የተማታባቸውና የዋለሉ ሰዎች መንገድ የሄዱበት ዛሂሩ ሁወል ሁዳ ምንድነው ይላሉ? ጥናቻ መንገድ ነው ይላሉ። ወል ሐቅ ነው ይላሉ። እኛ የሄድንበት ሐቅ ነው ብለው ነው የሚያስቡት። ግልጽ ነው። ፈሃዳ ሚን አስወይ ظن ቢላህ ይሄ መጥፎ መጥፎ ከሚባሉ በአላህ ላይ ከመጠርጠር እነዚህ ናቸው። ይሄ ደግሞ ይብሳላል። በየትኛው በአላህ ስምና ባህሪያቶች ላይ ምን ማለት መጥፎም መጠርጠር ልናከብር ይገባል ፈኩሉ ሀውላ እነዚህ ሁላ ሚን ዛኒነ ቢላህ በአላህ ላይ ከሚጠረጥሩት አካሎች ውስጥ ናቸው የሚመደቡት ቢላህ ظن ሰው ምን አይነት ጥርጣሬ መጥፎን ጥርጣሬ ወሚን ዛኒነ በሱ ላይ ከሚጠራጠሩት ናቸውም غير الحق ከእውነት ውጪ ظن الجاهلية የመሐይማንን ጥርጣሬ የሚጠራጠሩ ናቸው ይላል እንተሃ ከላሙ ኢማሙ ኢብን አልቀይም እስካሁን እያየን የነበረው የኢብን አልቀይምን ንግግር ንግግሩ እዚህ ላይ ተቋጨ ይላል ፊ በያኒ በማብራራት ላይ መን ሁሙ الذين يظنون بالله غير الحق ظن الجاهليه ማናቸው እስቲ በአላህ ላይ መጥፎ ጥርጣሬ የሚጠራጠሩት የሚለውን በደንብ አርጎ ገልጾልናል። ወመን አራዳ የፈለገ ኢስቲፋአሁ ሙሉ ማንበብ የፈለገ ሰው ከዚህም የበለጠ ጽፏል ነው ፈልዩራጂዑሁ refer ያድርግ ግልጽ ነው فليراجعه ምን ያድርግ refer ያድርግ ያንብብ ፊ ዛዲል መዓድ ዛደል መዓድ በሚባለው ኪታብ ላይ ያንብብ በጣም مفيد የሆነ ኪታብ ነው ግልጽ ነው በ مجلدات የተጻፈ ነው ግልጽ ነው والله المستعان አላህ ስብሓን ወተዓላ በዚህ ነገር ላይ እንግዲህ መታገዣ አላህ ነው ይላል